السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. وصلى الله وسلم وبارك على سيد الأنبياء والمرسلين سيدنا وحبيبنا وشفيعنا وقدوتنا وهدينا محمد الصادق الوفي الأمين وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد أحبتي في الله ወንድሞቼ እህቶቼ በያላችሁበት ሆናችሁ ይህንን ትምህርት የምትከታተሉ ምርጥ ምክሮች ለውድ እህቶች በሚል ርዕስ የጀመርነውን ፕሮግራም ዛሬም እንቀጥላለን። ይሄ የዚህ የዚህ ፕሮግራም ዋናው ዓላማው ሴት እህቶቻችን የተዘናጉባቸውን ነገሮች ማስታወስና ሞዴል እንደሌላቸው ሆነው ልክ ኒቃቡንም ሂጃቡንም የተለያዩ ኢስላማዊ ነገሮችን በእነሱ የተጀመረ አስመስለው በራሳቸው ጀማሪ መስሏቸው የሚያስቡ ካሉ እንዲሁም ሌላው ሰው እየተነሳ እናንተ አዲስ ያመጣችሁት ነገር ነው እያለ የሚታቻቸው ካለ በፍጹም ይሄ የእናንተ እየሰራችሁት ወይም እናንተ አሁን እየሞከራችሁት ያላችሁት ሙከራ የቀደምት ሙስሊሞች አርአያነት እንዳለበትና የቀደምት ሙስሊም ሴቶች ተግባር እንደሆነ ቁርአንና ሐዲስ ያስተማረው ጉዳይ መሆኑን ለማሳየት ነው። በኢስላም ውስጥ ሴቶች ለኢስላም ከፍተኛ መስዋዕትነት ይከፍላሉ። ለዲናቸው መስዋዕትነት ይከፍላሉ። ለዲናቸው መስዋዕትነት መክፈል የወንዶች ብቻ አይደለም። ለኢስላም መታሰር፣ ለኢስላም መሞት፣ ለኢስላም መባረር፣ ለኢስላም መቸገር ወንዶችም ሴቶቹም ያጋጥማቸዋል። ቁረይሾች ኢስላም እንደመጣ ነቢዩ ሰለላሁ ዐለይሂ ወሰለም ኢስላምን ማስተማር እንደጀመሩ በጣም አሰቃይተዋል። የመጀመሪያ ሙስሊሞችን ወንድ ሴት ሳይሉ አዋቂ ትልቅ ሳይሉ ሀብታም ደሃ ሳይሉ ሁሉንም የሚችሉትን ያህል አድርገዋል። ፈትነዋል። አካሎቻቸውን እየሰበሯቸው፣ እያቃጠሏቸው፣ በእሳት እየገሸሯቸው፣ በፀሐይ እየለበለቧቸው፣ በፀሐይ ድንጋይ ላይ እያነጥ ራቁታቸውን እያስተኟቸው፣ በላይ በታች ድንጋይ የጋመ ድንጋይ እያደረጉባቸው ገሽረዋቸዋል። ከዚያማ በኋላ የበለጠ እየተጠናከረ ሂዶ በጣም ተባብሶ ጉዳዩ እስከ ግድያ ድረስ ደርሷል። በጣም አስቀያሚ በሆነ አገዳደል ከተገደሉት ወይም የመጀመሪያዋ ሟች ሴት ነበረች። ሱመያ ቢንት ኸያጥ ይባላሉ። ሱመያ የአማር ብኑ ያሲር እናት፣ የያሲር ባለቤት የመጀመሪያ በኢስላም ውስጥ በኢስላም ምክንያት የመጀመሪያዋ ሟች የመጀመሪያዋ ሸሂድ ሱመያ ትባላለች። የያሲር ቤተሰቦች የነ አማር ቤተሰቦች የሱመያ ቤተሰቦች በኒ መክዙም ለሚባሉት ብሔሮች ውስጥ ለአንድ ሰው ሀብታም ወይም ለአንድ ሰው የአንድ ሰው ባሪያ ነበሩ። እስልምናን ሲቀበሉ ቤተሰቡ እንዳለ ነው የተቀበለውና ባልና ሚስት ልጃቸው አብረው ነው የተቀበሉ የተቀበሉት እስላምን። ከዚያ በኋላ እኒህን ቤተሰቦች እያወጡ በረሃ ላይ ፀሐይ ላይ አርገዋቸው እስ በራሳቸው አስረው ድንጋይ ላይ በረሃ ላይ ጥለዋቸው ይመጡ ነበር። አንዳንድ ጊዜማ የብረት ልብስ አልብሰው ፀሐይ ላይ ጥለዋቸው ይመጡ ነበር። አሁን እንግዲህ ተመልከት፣ በመካ ሐራራ ላይ በመካ ሙቀት ላይ የብረት ልብስ ላይህ ላይ አልብሰውህ ጥለውህ ቢሄዱ በጠራራ ላይ እንዴት ሊያቃጥልህ እንደሚችል ተመልከት። ከዚያ በበለጠ የነደደ በጣም እሳት የሆነ አሻዋ ላያቸው ላይ ያደርጉባቸው ነበር። የተቃጠለውን አሻዋ አፋቸው ውስጥ ያስገቡባቸው ነበር። ረሱል ዓለይሂ ሰላቱ ወሰላም እንዲህ እየተደረጉ እየተንገላቱ ባጠገባቸው ሲያልፉ صبرا آل ياسر فإن موعدكم الجنة የያሲር ቤተሰቦች ትግስት አድርጎ አይዟችሁ ቀጠሯችሁ ጀነት ነው ይሏቸው ነበረ። ከዚያ በኋላ በጣም ተባባሰ ጉዳዩ፣ እየጠነከረ ሄደ። ከዕለታት አንድ ቀን ሶስቱንም አንድ ላይ ፊት ለፊት አስረው ከዚያ ሁላቸውንም መደብደብ ጀመሩ። ዛሬ የመጨረሻችሁ ነው፣ ሁበልን ካላሞገሳችሁ ትገደላላችሁ፣ ሃይማኖታችሁን ካልለወጣችሁ ትገደላላችሁ አሉ። ከዚያ ሱመያን እንደዚህ አድርገው ከፋፍተው እጅና እጇን እንደዚህ ወጥረው እግርና እግሯን እንደዚህ ወጣጥረው አንጋለው አስተኝተው ይገርፏታል። ፈጽሞ አትመለስም። ያሲርን አንገቱን እንደዚህ ከንገት ከግንድ ጋር አስረው ልናንቅህ ነው ወይ ተመለስ እያሉ ያሰቃያሉ። አማርን ልጅየውንም እንደዚያ ፊት ለፊቱ አስቀምጠው ይሄው እናትህን እንዴት እያረግናት እንደሆነ አባትህ እንዴት እያረግነው እንደሆነ አንተንም የአንተም ዕጣ ፈንታ ይሄ ነው የሚጠብቅህ እያሉ ያስፈራሯቸዋል። ሁላቸውም አንመለስም አሉ። በተለይ ሱመያ ጠንካራ አቋም ነበራትና እንዲያውም የእነሱን ሞራል የሚነካ ነገር ትናገራቸው ነበር። በዚህ ጊዜ ነው እንደዚያ ተንጋላ እንደተኛች አንካሴ አምጥቶ በሀፍረተ ገላዋ ላይ ግንኙነት መገናኛ ግንኙነት የምታረግበት ላይ የመጸዳጃዋ ሰውነትን በመውጋት ነው በአንካሴ የገደላት ፊት ለፊታቸው። አያችሁ ሙስሊም ሴቶች የደረሰባቸውን ስቃይ። ድሮ እኮ የፊርዓውን ባለቤት እንደዚህ ነው የምንለው አረ የለም አሁን በነብዩ ኡመት ውስጥ አቡ ጀህል እንዲህ ነው ያደረገው፣ አቡ ጀህል ነው እንዲህ ያደረጋት ይባላል። ከዚያ ባልየውንም አነቁትና ገደሉት። አማር አባትክን እንዲህ አድርገናል፣ እናትክን እንዲህ አድርገናል፣ አንተም ቢሆን ካልተመለስ ከዚህ የባሰ ነው የሚጠብቅህ ሲሉት እሺ ብሎ እሺ ብሎ ተመልሶ እነሱ ያሉትን እንዲል ሆነ። ከዛ በኋላ የታባህሉት ይኸው ለቀቁትና ሄደ። አማር በዚያ ጭንቀት ላይ እንኳን እነሱ ያሉትን ለምን ተስማማሁ በሚል ከመጣ በኋላ ረሱል ፊት ዓለይሂ ሰላቱ ወሰላም መምጣት አልፈለገም። ቤቱ ተቀመጠ። ነቢዩ ሰለላሁ ዐለይሂ ወሰለም የእናቱን መሞት የአባቱን መሞት ሰምተዋል። ከዚያ ደግሞ የእሱ መጥፋት እሱስ እንዴት ሆነ ሲሉ እሱማ ቤት ነው ያለው ያ ረሱልላህ እና የቱ ለምን አይመጣም ሲሉ አፈረ፣ ፈራ፣ ደነገጠ። በአንድ በኩል ዲኑን የፈለገው ቢያደርጉት መቻል ነበረበት በሚል ሁለተኛ ደግሞ እርስዎ ፊት እንዴት ነው የሚመጣው ያንን የማይሆን ነገር እነሱ ያሉትን ብሎ ነቢዩ ሰለላሁ ዐለይሂ ወሰለም ጥሩት አሉ። ተጠራና መጣ። ምን ነው የደረሰባችሁን ችግር እኛም አቀናን። ለምንድን ነው የጠፋኸው አሉት። ያ ረሱላላህ እንዴት ነው የማየወት? አላህ ፊት እንዴት ነው የምቀርበው ብዬ እኮ ነው። ይሄው ጀግናዋ እናቴማ ጀግናዋ አባቴማ በአቋማቸው ሞቱ። እኔ ግን አቋሜን ቀይዜ በመለቀቄ በጣም በጣም ነው የተናደድኩትና ተጸጽቼ ነው አላቸው። ቁርአን መጣ ወረደ። ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑም ቢልኢማን በኩፍር ልቡን ክፍት አድርጎ ክህደትን ከተቀበለ ነው እንጂ ተገዶማ በምላሱ ብቻ የተናገረ ልቡ በእምነት የጸና ሆኖ ያለማ ምን አለበት አለ አላህ ስብሓነሁ ወተዓላ። በዚህ የተነሳ አማርን እንዲያውም ምን አሉት ይባላል ረሱል ሰለላሁ ዐለይሂ ወሰለም ከዚህ በኋላ ከጠየቁ ወይም እንዲህ ያለ አጋጣሚ ከመጣ በልላቸውና አምልጣቸው አሉት። ሰለፎቹ በዚህ ጉዳይ ላይ ፉቃሃዎቹ ስለዚህ እንዲህ ያለ ችግር ያጋጠመው ሰው ክፈር ተብሎ ከተገደደ በቃሉ ከፍሮ ማለፍ ነው ያለበት ወይስ ጸንቶ ነው ማለፍ ያለበት? አንድ አሰር አለ እኮ አንድ ምንድን ነው በዝንብ የተነሳ ጀነት ገባ፣ በዝንብ የተነሳ እሳት ገባ። በዝንብ የተነሳ እሳት የገባው ሰውዬ ማን ነው? የሆነ ቦታ ላይ ኬላ ይዘው ሰዎች በዚህ አጠገብ የሚያልፍ ሰው ለዚህ የሚመለክ ጎበደን ነገር አለ፣ ለሱ ጣዖት አለ፣ ለዚህ ያልገበረ ያላረደ ማንም አያልፍም ብለው ደንግገው ነበረ ይባላል። ከዚያ በኋላ ከዕለታት ሁለት ሰዎች ይመጣሉ በዚህ አጠገብ። እነዚህ ሁለት ሰዎች ይሄንን ካላረጋችሁ አታልፉም ይባላሉ። አንደኛው በፍጹም አላደርግም ይላል። ካላደረክ አይሆንም። እንዴት አገኛለሁ የሚታረ ዝምብም ቢሆን እኮ አሉት። ኧረ ዝምብ ነው እንዴ ለዝምብ ስገልላቸዋለሁ ብሎ ዝምብ አምጥቶ ገሎ አለፈ። ይሄ ሰውዬ እሳት ገባ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛው ሰውዬ ደግሞ ዝንብም ቢሆንም ዝንብም ቢሆን እኔ ለሌላ ኸልቅ ከአላህ ሌላ ውጭ ለሆነ አላርድም፣ ደም አላፈስም፣ ምስዋት አላረግም አታረግም አዎ ገደሉት እሱ ጀነት ሆናሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሰውዬ ቀላል ነገር ነው ይሄንን ፈጽሞ ለምን አልሄደም አይ እነዚህና መሰል አቋሞች አሉ ራሳቸውን መስዋዕት አድርገው የፈለገው ነገር እንዲህ ታረክ እንለቅሃለን ቢሏቸውን በፍጹም አናደርግም ብለው የሞቱ አካሎች አሉ የእነሱ አቋም ነው የሚሻለው ወላ የአማር አቋም ነው የሚሻለው እንደ ሁኔታው ነው በስተጀርባው መልእክት ካለው ጠንካራ ሆኖ በመቆሙ ከኋላው ሊመጣ የሚችል ጠንካራ ፋይዳ ካለው ቢሞት ነው የሚሻለው። የኋላ ኋላ ጥናቱ ሊቀጥልለትና የማይጸጸት ከሆነ መሀል ላይ የሚፍረከረክ ከሆነ ግን መጀመሪያውኑ ተመሳስሎ አልፎ ከዚያ ራሱን ነፃ ካወጣ በኋላ ከአካባቢው በመልቀቅ ራሱን ነፃ ማውጣት የተሻለ ነው ይላሉ። አልሙሂም በፉቃሃዎቹ ዘንድ ከፍተኛ ክርክር አለው። የትኛው ነው የሚበልጠው ነው። ሁለቱም ይቻላል፣ በሁለቱም ይቻላል። አማር ያደረገው እርምጃ ነው የሚበልጠው ወላ ሱመያ የወሰደችው እርምጃ ነው? እነ ሱመያና እነ ያሲር የወሰዱት እርምጃ ነው የሚበልጠው። የአማር ሩክሳ ነው እንጂ ዋናው መንገድ እነዚያኞቹ የሞቱበት ነው። አንዳንዱ ለምን ይሞታል? ሞኝ ነው እንዴ? እሽሽ ብሎ ለምን አላለፈም? እሽሽ ብሎ ለምን አላመመለጠም ይላሉ። ላ እምቢ ብሎ ማቆየት ነው የሚያስከብረው። አሁን እንኳን በቅርብ ጊዜ አላየንም እንዴ? በሙስሊሞች ላይ በመጡት ፈተናዎች እኮ በተለያየ ቦታ ላይ ስናይ ጠንከር ብለው አቋማቸው ላይ ጸንተው ያሉ ሰዎች እስከ መጨረሻው ድረስ ነው ክብሩ የሚቀጥለው። አለበለዚያ ዝም ብሎ እንዲሁ ፈረክረክ የሚል መንገድ ላይ የሚንጠባጠበው በሰው ከሰው አይን ጭምርሽ ጭራሽ ነው የሚወርቀው። ሱመያ ብቻ አይደለችም። በኢስላም ታሪክ ውስጥ ምስዋት የከፈለች ሴት ሱመያ ብቻ አይደለችም። የታሪክ ጸሐፊዎች የሚያነሷቸው በመጀመሪያ እስልምና ላይ ዑመር ብን ኸጣብ ረዲየላሁ ተዓላ አንሁ ባሪያ ነበራቸው፣ ዚኒራ የምትባል እቺ ዚኒራ ዑመር ብን ኸጣብ ብቻቸውን ሳይሆን ሌሎቹንም ጓደኞቻቸውንና ዘመዶቻቸውን እያስተባበሩ በጣም ነበር የሚያሰቃዩት። ዱላ እስከሚደክማቸው ድረስ ያም እየመጣ ያም እየመጣ ድክም እስከሚላቸው መጨረሻ አይኗ ጠፋ። ከዚያ በኋላ ምን ብለው አስወሩ? ላትና ዑዛ እኮ ናቸው፣ ጣዖቶች እኮ ተጣልተዋት ነው ተረግመዋት ነው አሉ። ወላሂ ማ ሁወ ከዛሊክ አለቻቸው። እሷ ደግሞ አይኗ ጠፍቷል እኮ እያሰቃዩት ነው። እንግዲህ ዑመር ብን ኸጣብን ያህል ኃይለኛ ሰው እየገረፋት እያሰቃያት አይኗ ጠፍቶ ጣዖቶች ተቆጥተውባት ነው ሲሏት ወላሂ ላል እናንተ እንዳላችሁት አይደለም አለቻቸው። ላትና ዑዛ ምን ያውቃሉና ነው አለቻቸው። ጣዖት አይደሉ እንዴ? ምን ያውቃሉ? የኔ አይን ጋር ምን አገኛቸው? ደግሞ እኔ ጋር ምን ሊያደርጉ ነው? ምን ይሰራሉ? ይሄ ከአላህ ስብሓንሁ ወተዓላ የመጣብኝ ነው አሉ። እቺ ሴት ልክ እንዲህ ብላ ቆየችና አቡበክር ስዲቅ ከዕለታት አንድ ቀን ሽጥልኝ ብለው ዑመር ገና አልሰለሙም። እንዲህ ከምታንገላቷት ከምትደበድቧት ሽጡልኝ ብለው ገዟቸው። አቡበክር ረዲየላሁ ተዓላ አንሁ ቢላልን፣ ዓሚር ብን ፉሃይራን፣ ዚኒራን እና ሌሎችንም ነህድያዋንም እሙ ዑበይስ ምናምን የሚባሉትን ሴቶች ባሪያዎች ይሰቃዩ የነበሩትን ገዝተው ነፃ ወጧቸው። ይቺ ሴት በዚህ መልኩ ሲሰቃይ ከነበሩ ሴቶች አንዷ ናት። ከዚህ መካከል ብዙ የሚንገላቱ ሴቶች ከሚባሉት ሴቶች ብቻ ሳይሆኑ ወንዶችም እነ ቢላል ሌሎችም ሌሎችም አብረው ነበሩ። ግን የወንድ ብቻ ነገር ብቻ አልነበረም፣ ሴቶችም ተሳትፈውበታል። ነበሩ አብረው ለማለት ነው። እሙ ሸሪክ የምትባለው ሴት እብኑ አባስ እንደሚሉት በመካ ያለች እስላምን ለመቀበል ዳር ዳር ማለት ጀመረች እሙ ሸሪክ ይላሉ እና በሴቶቹ ዘንድ እየገባች ትላልቅ ሴቶች እሷ ትልቅ ሴት ነች። ትላልቅ ሴቶቹ ጋር እየሄደች ውስጥ ውስጡን ማስተማር ጀመረች። ኢስላም እኮ ጥሩ ነገር ነው፣ እስላም እኮ እንዲህ ነው እያለች መናገር ጀመረች እና ከዚያ በኋላ ወሬዋ ተሰማ። አረ ይቺ ሴትዮ እኮ በየቤቱ እየገባች እስላምን እየሰበከች ነው ተባለ። ጠሯትና ወንዶቹ እኛ ዘመዶችሽ ባይኖሩ ኑሮ አጥፍተንሽ ነበር፣ ግን አሁን ወደሱ ወደ እነሱ ወደ ቤተሰቦችሽ እንመልስሻለን አሏት። ይዘውኝ በግመል ጫኑኝና ምንም በሌለበት ተውኝ። ሶስት ቀን እንዳልበላ አደረጉኝ። ምግብ እንዳልበላ አደረጉኝ። ምግብ አይሰጡኝ፣ የምጠጣው ነገር አይሰጡኝ። ከዚያ የሆነ ቦታ ላይ አራገፉኝና ወካኑ ኢዛ ነዘሉ ወቀፉኒ ፊ ሸምስ ወስተዘሉ ሲያርፉ ራሱ እኔን ከእንትኗ ጋር አርገው ግመሏ ጋር አድርገው ፀሐይ ላይ ነበር የሚያስቀምጡኝ። እነሱ ጥላቸው ላይ ቁጭ ብለው አርፈው ከዚያ በኋላ ደግሞ ይቀጥላሉ ጉዞ። ወስተዘሉ ወሐበሱ ዐኒ ጣዓም ወሸራብ ሐታ የርተሒሉ ምግብ አይበሉኝ አያጠጡኝ እስከሚሄድ ድረስ ፈበይነማ አነ ከዛሊክ ኢዛ ቢአሰሪ ሸይእን ባሪድን ወቀዐ ዐለየ ሚንሁ ثم عاد እኔ በእንዲህ ስቃይ ላይ ያልኩ ሶስት ቀን ምግብ ከከለከሉኝና ካገዱኝ በኋላ ወደ አገሯ እየመለሷት እኮ ነው ወደ ቤተሰቦቿ እየወሰዷት ነው። ከዚያ በኋላ ግመሉ ላይ እንዳለው የሆነ እርጥብ ነገር ወረደልኝ። ቀሰቅ የሚቀሰቅስ ነገር መጣና ነካ አድርጎኝ ተመለሰ። እኔ ደግሞ ተመለሰ ብዬ የቀዘቀዘኝ ቦታ ነካለው ስል የውሃ እንትን ነው። ፈኢዛ ሁወ ደልውማ ፈሸሪብቱ ሚንሁ ቀሊለን ትንሽ እንደጠጣሁኝ ከዚያ ወሰደው። መለስ አድርጎ ደግሞ እንደገና አጠጣኝ። ፈሸሪብቱ ሚንሁ ቀሊለን ثم رفع ثم عاد ከዚያ ተነሳና ቆየው። ከዚያ እንደዚሁ እየመጣ እየጠጣሁኝ እስከሚበቃኝ ድረስ ሄድኩኝ። ثم أفضت سائره على جسدي وثيابي ይህንን ያጋጠመኝ መጀመሪያ እንቅልፍ ላይ ሁኜ ነበረ። ስነሳ ስነቃ የዚህኑ ያገኘሁትን በእንቅልፍ ያየሁትን ውጤቱን ሰውነቴ ላይ ያገኘሁት እንዴ እነሱ በውሃና በረሃብ በማሰቃየት በስቁ እያለሁና እንዲሁ እየበሰቆለች ትመነምናለች ትሞታለች ብለው እያሰቡ ሳሉ ሲያዩኝ ሰውነቴ ተሽሎኝ አብለጭ አብለጭልጫለሁ አንቺ ከስርሽ ተፈተሽ የእኛን ውሃ ወስደሽ ጠጣሽ ማለት ነው አሉኝ። ኧረ ኧረ ወላሂ አላደረግኩም አልኳቸው። ባይሆን በእንቅልፍ ልቤ እንዲህ እንዲህ ነገር ያለ አጋጥሞኝ ስነሳ ደግሞ ራሴ ቀዝቅዞ ሰውነት የተሻሽሎ አየሁኝ አለ እንዲህ ሆነ አሏቸው አሏት አዎ ለኢን ኩንቲ ሳዲቃ ፈዲኑኪ ኸይሩ ሚን ዲኒና ፈነዘሩ ኢለ ልአስቄቲ ፈወጀዱሃ ከማ ተረኩሃ አንቺ እንደምትዩ ከሆነ እውነትም አንቺ ያሹ እምነት እኛ ከያዝነው እምነት የተሻለ ነው ማለት ነውና ስለዚህ እናያለን ብለው ሄደው ዕቃቸውን ሲያዩ ምንም ነገር አልተነካም እንዳለ ነው። ወዲያውኑ ሁላቸውም እስላምን ተቀበሉ ይሉናል። ይቺ ሴት ለብዙ ሴቶች ለብዙ ሰዎች እስላምን ለመቀበል ምክንያት ሆናለች። ይላሉ። ኢሳባ፣ ሕልየቱል አውሊያ፣ ጠበቃት እብኑ ሳዕድ እና ሌሎችም የታሪክ ዘጋቢዎች የዚችን ሴትዮ ታሪክ ይናገራሉ። ግን ለዚህ ውጤት ለመብቃት ስንት ቀን ተንገላታች? ሶስት ቀን ከሶስት ቀን በላይ መንገድ ላይ ባዩት ባረፉ ቁጥር እነሱ እነሱ ጥላቸው ላይ ሆነው ሲዝናኑ ውሃቸውን እየጠጡ ምግባቸውን እየበሉ እሷ ፀሐይ ላይ አድርገው ያለ ምግብ ያለ ምናምን እንዲሁም ግልትት ብላ ራሷን በራሷ እንድትገል ብለው ዑመር ብን ኸጣብ ረዲየላሁ ተዓላ አንሁ ከመስለሙ በፊት ይችን ባሪያ በጣም ያንገላታት ነበረ ዚኒራን እና يضربها بالسياط حتى إذا مل قال لها إني أعتذر إليك عني لم أتركك إلا ملالة دس እንዳይልሽ ይቅርታ ትቸሽ ሳይሆን አዝኜልሽ ሳይሆን ደክሞኝ ነው የተውኩሽ ይሏት ነበር ዑመር ፈተቁሉ ለሁ ከዛሊከ ፈዓለ አላሁ ቢክ ልክ አላህ እንዲህ ነው የሚያደርገው በአንተ ላይ አላህ እንዲህ ያርግብህ ትላቸው ነበረ አያችሁ ጥንካሬ ዑመር ብን ኸጣብ ፊት ለፊት عمر بن الخطاب جبار في الجاهلية عدل في الإسلام إذا قال أسمع وإذا مشى أسرع وإذا ضرب أوجع عائشة سلا عمر مقلت عائشة من ዑመር ሲናገር የሚያሰማ የማያዳግም ነበረ። ዑመር ሲመታ የሚያሳምም ነበረ። ዑመር ሲሄድም ፈጣን ነበረ አላሉም አይሻ? ኧረ ዑመር እኮ በተግባር እህታቸውን ለምን ሰለምሽ ብለው ቷ አስያረጓት ደም በደም ሆነች እኮ በአንድ ጥፊ። ይህንን ያህል ችለው ነው እስላምን ተቀብለው ሴቶቹ አስተናግደው ላሆኑ ሙስሊም ላሆኑ ትውልድ ያበቁት ትግሉ ላይ ሴቶችም ነበሩ። ትግሉ የወንዱ ብቻ፣ ኃላፊነቱ የወንዱ ብቻ። እስላምን የሚያስተምረው የሚለፋበት፣ የሚታገልለት እስላም ያለ ወንድ በፍጹም ላሳር የሚባል ነገር አይደለም። ሴቶችም ባለሀብቶች ናችሁ፣ ሴቶችም ባለቤቶች ናችሁ፣ ሴቶችም ከእናንተም ብዙ ይጠበቃል ለማለት ነው። እንግዲህ ሙስሊሞች ራሳቸውን ዲኑን በመተግበር ዲኑን አተገብሩም በሚላቸው አካል ዘንድም በመስዋዕትነት በትዕግስት በማለፍ ለሌሎቹ አርአያ በመሆን ትልቅ ኃላፊነት ያለባቸው ቢሆንም በዚህ ጉዳይ ላይ በይበልጥ ወንዶቹ ኃላፊነት ያለብን ቢሆንም ሴቶችም ቢሆኑ ከዚህ ያላነሰ አርአያ ሆነው ሌላውን የማስተማር ኃላፊነት አለባቸው ለማለት ነው። የዛሬው ትምህርት እዚህ ይበቃናል። በሚቀጥለው ቀን የሚቀጥሉት ትምህርቶች ጋር እንገናኛለን ኢንሻአላህ አላህ ፈቃዱ ከሆነ እስከዚያው ድረስ ደህና ቆዩን። ሰላም አለይኩም ወራህመቱላሂ ወበረካቱ። رباب الجنة الخضراء بهاء قصفنا من نسائمها السمينة بني قومي إلى القرآن هبطوا نعش أبدا قرونا آمنين نعش أبدا